الحمد لله رب العالمين والصلاه والسلام الاتمان على النبي الامين وعلى اله واصحابه ومن اهتدى بهداه واتبع سنته الى يوم الدين مستمعي الاكارم نتدارس اليوم من كتاب بلوغ المرام من ادله الاحكام رقم الحديث 284 زار ان شاء الله تعالى كبلوغ المرام 284ኛው ሐዲስ ላይ ባቡ ሶላት ተጠውዕ ከሚለው እንነሳለን من يقرأ المتن فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه باب صلاة التطوع أن ربيعة بن مالك الأسلامي رضي الله عنه قال قال للنبي صلى الله عليه وسلم سل فقلت أسألك مرافقتك في الجنة فقال صلى الله عليه وسلم أو غير ذلك فقلت هو ذاك قال فأعني على نفسك بكثرة السجود سجود رواه مسلم طيب ባቡ ሶላቲ አተጠውዕ ስለ ትርፍ ሶላት የሚገልጽና የሚያብራራ ነው እንግዲህ ሶላት አህካሙን ጨርሰናል የፈርድ ሶላት ጉዳይም ያው አንገብጋቢና አስፈላጊነቱን አይተናል ቀጥሎ ትርፍ ሶላቶችን ማብዛትም ትልቅ ቦታ እንዳለው በእስላም ይገልጽልናል ማለት ነው ተጠውዕ ማለት ቢተወው ማያስቀጣ ቢሰራው ደግሞ አጅሩን ከፍ የሚያደርግ ነገር ማለት ነው ሶላትም ሆነ ጾምም ሆነ ሌሎችም ሰደቃ ነገሮች ግዴታ የሚባሉና ተጠውዕ ትርፍ የሚባሉ ነገሮች አሉ ትርፍ ስንል ያው ቢተው የማያስቀጣው ለማለት ነው እንጂ ከዛ ያለፈ ትርፍ ነው ከምንም አይቆጠርም ለማለት አይደለም እና ትርፍ ሶላት ብዙ ጥቅም አለው አጋጣሚ ሆኖ ፈርድ ሶላታችን ቢበላሽብን ባላወቅነው ዘዴ ባላወቅነው ምክንያት ቢበላሽብን እንኳን ነገ በአኺራ አላህ Subhanahu Wa Ta'ala ይሄን ባሪያዬን እስቲፈልጉለት ትርፍ ሶላት ካለው ፈርዱን በዛ አካክሱለት በማለት እንደሚ እንደሚጠይቅ ገልጿል እናም ስራ ተፈልጎለት ትርፍ ሶላት ከተገኘለት ያ የተበላሸው የተጓደለው ፈርድ ሶላቱ በትርፉ ሊካካስም እንደሚችል ነው ትርፍ ያለው ሰው ያው ዋናው ቋሚ ነገርን ይጠብቅለታል ማለት ነው አንድ ሰው ያመት ወጭ ብሎ የሚመድበው ነገር አለ መጠባበቂያ ተብሎ ደግሞ ነገር አለ ያ መጠባበቂያ ነገር አጋጣሚ ሆኖ ወጭ ላይ የሚያስጨምር ነገር እንኳን ቢከሰት ያ መጠባበቂያ ይጠቅማል ማለት ነው ያ የሌለው ሰው ግን ያው ኪሳራና ጉድለት እንደሚመጣበት ግልጽ ነው እና ኢባዳችንም ዋና ዋናውና ግዴታውን መወጣት የመጀመሪያ ግንባር ቀደም ቢሆንም መጠባበቂያ ነገር ማዘጋጀቱ ወሳኝና አስፈላጊ ነው ማለት ነው ከጾሙም ሆነ ከሶላቱም ሆነ ከሶደቃ የሶላት ነገር ደግሞ ለየት የሚያደርገው አላህ Subhanahu በብዙ ቦታ ሶላትን በጣም አጥብቆ ነው የገለጸው ነብዩም አለይሂ ሰላቱ ወሰለም የሶላትን ጉዳይ በጣም አጥብቀው ተናገሩት አርካን الاسلام ስንቆጥር بعد ሸሃዳተይን ከሁለት ሸሃዳ በኋላ ሶላት ነው የምናነሳው ማለት ነው ስለዚህ ሶላት ትልቅ ቦታ አላት በእስላም ነው እሺ ቀጥታ ወደ ሐዲሱ እንገባለን وعن ربيعة بن كعب الأسلمي رضي الله عنه قال قال للنبي صلى الله عليه وسلم سل فقلت أسألك مرافقتك, مرافقتك في الجنة فقال أو غير ذلك فقلت هو ذاك قال فأعني على نفسك بكثرة السجود ረቢዓ ابن كعب الاسلمي የተባለው ሰው ሱሐቢ ረዲየላሁ عنه ስራውን አላህ ይወደድለትና ከሱ ተዘገበ ምን አለ انه قال قال لي النبي صلى الله عليه وسلم ነብያችን ለኔ ለራሴ ነግረውኛል ጠይቀውኛል ምን ብለው ሰል ጠይቀኝስ የምትፈልገው ነገር ካለህ የማግዝህ ዱዓ ማድርግልህ ነገር እንዲህ ያለ ነገር ያስፈልገኛል የምትለው ካለ ጠይቀኝ ንገረኝ እንደ ማለት ነው እንጂ ንስቲጋሳ አድርግብኝ እያሉ አይደለም ጠይቀኝ ማለት አሁን በአካል ነው የሚያናገሩት ዱዓ ላድርግልህ ለአላህን ለለምንልህ ነገር ነው እና ሰውየውን ብልጥ ነበርና ፈቁልቱ አልኳቸው ይላል አስአሉከ እጠይቀሃለሁ ሙራፈቀተከ ካንተ ጋር መሆንን መቀናጀት መቆራኘትን ፊል በጀነት ውስጥ አላህን ለምኑልኝ መጠይቀውና ማታሰቡ ነገር ቢኖረኝ አላህ በጀነት ውስጥ ካንቱ ጋር ጓደኛ እንዲያደርገኝ ነው አላቸው فقال النبي صلى الله عليه وسلم يا الله ملكتኛ አሉት አወ غير ذلك ከዚህ ሌላ ሳትጠይቀኝም አወ غير ذلك او غير ذلكም ተወርቷል በሁለቱም ተቀርቷል ማለት ነው او غير ذلك سل غير ذلك ሌላ ነገር ጠይቅ እንደ ማለት ነው ወይ ደግሞ አወ غير ذلك ሌላ ነገር አጠይቅም ሲሉት ቃለ هو ذاك السورة ነው መጠይቀው እኔ ጋር ልጠይቀው የምፈልገው ነገር አንቱ ጋር ጀነት አብሬ መሆን ነው የምፈልገው በማለት ነገራቸው ከዚህ ውጭ አልፈልግም ይሄን ነው የምፈልገው አላቸው ከዚያም ነብዩ አለይሂ ሰላቱ ወሰለም እሺ አሉ ባይሆን قال فاعني አግዘኝ አንተም ዝም ብለህ እግርህና እጅን አጣጥፈ እንዳትቀመጥ ማለታቸው ነው فاعني አግዘኝ على نفسك በራስህ ላይ بكثرة السجود ስጁድን በማብዛት ሱጁድን አብዛ ማለት ስገድ ማለት ነው ያለ ሶላት ሱጁድ ብቻ ማድረጉ ብዙ ቦታ የሚሰጠው አይደለም ስለዚህ ትርፍ ሶላቶችን በማብዛት አሉት እህ ሱጁድ አብዛኝ አሉት ፈርድ ሊሆን ይችላል ሱና ሊሆን ይችላል በምን ይታወቃል ቢባል ፈርድ ሶላት ማንኛውም ሙስሊም የሚሰራውና የማይቀር ጉዳይ ነው ከፈርዱ ውጪ ትርፍ ሶላቶችን በማብዛት አግዘኝ ማለት አንተም ጥሩ ሰው ሆነህ ለአላህ እየተቃረብክ ዱዓ እያረክ ቀጥል እኔም ደግሞ ያልከኝን ነገር ዱዓ አደርግልሃለሁ ነው እና سجود يراد به الصلاه فعبر عن كلها ببعضها صلاه ስንል ሩኩዑ ስጁዱ ሁሉ ተደምሮ ነው ስጁድ ስንል ግን ያው ከፊል ወይም ግማሽ አካልን የጠቀሰው ግማሹን ጠቅሶ ሙላውን ማሰብ ነው የሚፈለግበት ማለት ነው ስጁድ አብዛ ማለት ስገድ ማለት ነው በተቀበለ ከዚህ ሐዲስ ላይ የምንወስደው ዋና ቁም ነገር ቢኖር ሐዲሱ ያው ሰሂህ ነው ሙስሊም ነው ይሄ ረቢዓ ኢብኑ ካቢል አስለሚ ማለት ነብያችን አለይሂ ሰላቱ ወሰለም በማገልገልና በመخدም ይራጡና ይንቀሳቀሱ ከነበሩት አንዱ ሰሃቢ ነው ነቢያችን ጋር ያድር ነበረ የውዶ እቃዎችን ያቀራረብላቸው ነበረ በቃ የሚያስፈልጋቸውን ነገር በማቅረብ ታዋቂ ሷሃቢ ነበረ እና ነብዩ አለይሂ ሰላቱ ወሰለም የዋለ ውለታ ሊክሱትና ሊያግዙ ፈለጉ ይሄን ያህል ልጅ አገልግለህኝ ዝም ብዬ ማየት የለብኝም ላንተ ዱዓ ማድረግ አለብኝ ምን ልጠይቅልህ አላህን ምን ለምንልህ ነገር ነው ሲሉት እሱም ደግሞ ቀላል ነገር አይደለም የጠየቀው ከባድና ትልቅ ነገር ነው የጠየቀው አንቱ ጋር ጀነት መሆን ነው ከዚህ ምን ይፈልጋል ሌላ ፈልግም ይሄው ነው ሱት ይሄን ነው ፈልገው አላቸው ليس لي حاجه الا هذه الحاجه አላቸው ይህን ይችን ጉዳይ ነው የምፈልገው አላቸው እሺ ባይሆን ነፍስህን ለአላህ ተገዥ በማድረግ ሶላት በማብዛት አግዘኝ ፍላጎትህ ካሰብከው በላይ እንዲሳካ አሉት ለዛም ደግሞ ትልቅ ጉዳይ ለመፈጸም ትልቁ ነገር ሶላት ነውና ሶላት በማብዛት አግዘኝ አሉት እንግዲህ የሶላት ጉዳይ الذين يرثون الفردوس هم فيها خالدون እነዚያ ጀነተ ፊርደውስን የሚወርሱት እነሱ በጀነት ውስጥ ዘውታሪዎች ናቸው ብሏልና ከነዛ ለመሆን ሶላትን አዘውትር ብለው አዘውታል ሶላት ማብዛታችን ጀነት ውስጥ ትልቁን ደረጃ ለማግኘት የሚያስችል ዋና ነጥብ መሆኑን ነው እና ሱጁድ በማለት ተፈልገው ሶላት ነው ሶላት በማደም ተፈልገው ዝቦታ ላይ ትርፍ ሶላት ነው ፈርዱንማ ማንንም ይሰግደዋልና ረቢዓ ማለት ቀላል ሰው አይደለም ትልቅን ነገር ጠይቋል ማለት ነው ነብያችን ማገልገሉ መخدሙ እንዳሉ ደግሞ ምን ላድርግልህ ምን ላግዝ ሲሉ ደግሞ አንቱ ጋር ጀነት አላህ እንዲወፍቀኝ ዱዓ አድርጉልኝ ማለቱ በጣም የሚደንቅ ነው ይሉታ ቀጥሉ وعن ابن عمر رضي الله عنهما قال حفظت من النبي صلى الله عليه وسلم عشر ركعات ركعتين قبل الظهر وركعتين بعدها وركعتين بعد المغرب في بيته وركعتين بعد العشاء في بيته وركعتين قبل الصبح متفق عليه وفي رواية لهما وركعتين بعد الجمعة في بيته ولمسلم كان إذا طلع الفجر لا يصلي إلا ركعتين خفيفتين وعن ابن عمر رضي الله عنهما عبد الله بن عمر እሳቸውንም ያባታቸውንም አላህ ይወደድላቸውና ከሳቸው ተዘገበ انه قال እርሳቸው አሉ حفظت من النبي صلى الله عليه وسلم ከነብያችን ጠንቅቄ አውቃለሁኝ 10 ረካዓትን 10 ረካዓዎችን ይሰግዱ እንደነበረ ጠንቅቄ ሸምድጄ ይዣለሁኝ አሉ 10 ረካዓ ሶላቶች ትርፍ ማለት ነው ረካዓተይኒ ቀብለ الظهر ከዙሁር በፊት ከፈርዱ ማለት ነው ከፈርዱ ሶላት በፊት ሁለት ረካዓ ወረካዓተይኒ بعدها ሁለት ረካዓዎችን ደግሞ ከፈርዱ ሶላት በኋላ ዙሁር ላይ አራት ማን ማጠቃላይ እ ወረካዓተይኒ بعد المغرب ከመግሪብ ሶላት በኋላ ደግሞ ሁለት ረካዓ ሱና ይሰግዱ የነበረው ፊ በይቲ ቤታቸው ተመልሰው ነው ማለት ነው ከመስጊድ ወረካዓተይኒ እንደገና ሁለት بعد العشاء ከኢሻ ሶላት በኋላ في بيته አሁንም ቤታቸው ተመልሰው ይሰግዱ እንደነበረ ስምንት ማለት ነው ወረካዓተይኒ ሁለት ረካዓዎችን ደግሞ قبل الصبح ከፈርዱ ሱብሂ ሶላት በፊት ሁለት ረካዓ ይሰግዱ እንደነበረ ይሄንም ጠንቅቄ አውቄያለሁ አለ ሙተፈቁን አለህ ቡኻሪና ሙስሊም የዘገቡት ነው 10 ሆነልን ማለት ነው ዋና ዋና የሚባሉ ቋሚ ሱና ሶላቶች 12 ናቸው ከ12ቱ አሁን አብዱላህ ኢብኑ ዑመር የዘገቡልን አስሩን ነው ማለት ነው የቀረው ምንድነው ከሶላት ከፈርዱ በፊት ሁለት ነው ያደረገው አሁን እዚህ ጋር ሌሎች ዘጋቢዎች ደግሞ አራት ብሎ ዘግበዋል ስለዚህ እሱም ያየውን አውርቷል ሌላውም ደግሞ ያየውን አውርቷል በጥቅሉ 12 ይሆናሉ ማለት ነው وفي روايه لهما በሌላ ዘገባ ለሁማ ማለት ቡኻሪና ሙስሊም ወረካዓተይኒ ሁለት ረካዓዎችን ይሰግዱ እንደነበረ ሸምድጃው ያለው ይላል አሁንም بعد الجمعه ከጁሙዓ ሶላት በኋላ በቤቲሂ እኒህም ቤታቸው ሰግዱ ነበር ተመልሰው ማለት ነው ያው ከጁሙዓ ሶላት ከዙሁር በኋላ ሁለት ረካዓ ይሰግዱ ነበር ከጁሙዓ በኋላም ሁለት ረካዓ ይሰግዱ ነበር ማለት ነው ወሊ ሙስሊሚን እንደ ሙስሊም ዘገባ ደግሞ ቡኻሪ የሌለበት ዘገባ ማለት ነው ካነ اذا طلع الفجر لا يصلي الا ركعتين خفيفتين ካነ ነበሩ ነብያችን اذا طلع الفجر ፈጅር በሚወጣ ሰዓት لا يصلي አይሰግዱም ነበር ከፈጀረ በኋላ الا ركعتين ሁለት ረካዓዎችን እንጂ خفيفتين ቀለል ቀለል ያሉ ያረዘሙ ማለት ነው እንግዲህ እንደሚታወቀው ነብዩ አለይሂ ሰላቱ ወሰለም አዳራቸውን 11 ረካ ይሰግዳሉ ከመፈጀሩ በፊት ከኢሻ በኋላ 11 ረካ ሲሰግዱ ሁለት ረካ ሰግዶ ማሰላመት ሁለት ረካ ሰግዶ ማሰላመት ትንሽ ረፍት ይወስዳሉ አሁንም ሁለት ረካ ሰግዶ ማሰላመት አሁንም ሁለት ረካ ሰግዶ ማሰላመት እንዱ የተወሰነ ረፍት ይወስዳሉ አሁንም በመጨረሻ ያው ውትር አለ ውትርን ይሰግዳሉ የመርዘሙን ነገር ያው አጠይቀ ይባለች አይሻ እንድታገው እንደሚሰግዱ በጣም አርዝመው በሚገባ ነው የሚሰግዱ ሶላተ ለይል ማለት ነው ለይል ሶላት ከዛ በኋላ ከፈጀረ በኋላ አዛን ይባላል ረካዓተኒ ኸፊፈተይን ቀለል ቀለል ያሉ ሁለት ረካዎች ይሰግዳሉ እንደውም አንዳንድ ጊዜ ፋቲሃን እንኳን በቅጡ ሳይሆን እየም በምገምትበት ሁኔታ ነበር የሚያፈጥኑት ይላሉ አይሻ የሱብሂ ሱናን አያስረዝሙም ነበረ ለማለት ይሄ ግን ፋቲሃ አይደለም በጣም ደግሞ በጣም ሰውታማ ሳይሆን ከሳቸው የሶላት አሰጋገድና አረዛዘም ማማር የተነሳ የፈጅሩ ሱናቸው ሲታይ በጣም አጭር ነው ለማለት ነው በዚህ መልኩ ይሰግዱ ነበር ነው የምትለን ማነው አብዱ አብኑ ዑመር ነው የሚለን ስለዚህ ሀዳሩን ሲሰግድ ያደረሰው ሱብሂን ሱና አጠራጉ ቢሰግድ ሱና ነው ማለት ነው ስለዚህ አሁንም ቢሆን ያው 10 ረካዓን ነው የነገረን የጨመረን ነገር የለም ሆኖም ግን አሰጋገዳቸው በዚህ መልኩ ይሰግዱ እንደነበረ ነገለጸልን ቀጥሉ وعن عائشة رضي الله عنها أن النبي صلى الله عليه وسلم كان لا يدع أربعا قبل الظهر وركعتين قبل قبل الغداة رواه البخاري طيب آه وعن عائشة رضي الله عنها አይሻ ስራቸውን አላህ ወደላቸውና ከሳቸውም ተዘገበ ምን አሉ አን ነብይ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ካነ ላ يدع አርባዓን ቀብለ الظهر ከዙህር ሶላት ፈርዱ በፊት አራት ረካዓ ሱናዎችን ከመስገድ አይተውም ነበር አያቋርጡም ነበር ላ يدع ማለት ላ የቁ ማለት ዳ በፈታን ምታነቧት ላ يدع ነው ላ يدع እንዳትሏል لا يدع ودع ودعته ادعه وداعا بمعنى تركته ማለት ነው ተውኩት ለማለት ነው ስለዚህ لا يدع لا يترك አይተውም ነበረ አርባዓን አራት ረካ መስገድን قبل الظهر ከፈርዱ ሶላት ዙህር በፊት ወረካዓተን ሁለት ረካዎችን ደግሞ قبل الغداء قبل صلاه الفجر ማለት ነው ከሱቢ የሱቢ ሱና ማለት ነው ከፈርዱ በፊት ሁለት ረካ ሱቢ ሱና ከመስገድ አያቋርጡም አይተውም ነበረ ቡኻሪ ዘግቦታል ነው ስለዚህ ቅድም ከዙህር በፊት ሁለት ረካ ነበር አብዱላህ ኢብኑ ዑመር የነገረን አይሻ ደግሞ አራት ረካዓን አይተውም ነበር አለችን ስለዚህ 12 ሞላልን አሁን ማለት ነው እሺ وعنها قالت لم يكن النبي صلى الله عليه وسلم على شيء من النوافل أشد تعاهدا منه على ركعة الفجر متفق عليه وعنها ميكا عيشة رضي الله عنها أنها قالت عائشة عليك لم يكن النبي صلى الله عليه وسلم نبياتشن النبرم على شيء በአንዳች ነገር ላይ من النافل ከትርፍ ሶላት ማለት ነው አሸደ የበረቱ የጠነከሩ አልነበር ተዓሁደን በመቆጣጠርና በመጠባበቅ የበረታ የጠነከረ አልነበር ምን ከሳቸው አላ ረካዓተይል ፈጅሪ የፈጅርን ሁለት ረካዓ ሱናዎችን ጠብቀው እንደ መስገዳቸው የተጠባበቁ ሶላት የላቸውም ማለት ነው በጣም አተኩረውና አጠንክረው አዘውትረው ተተዋት አያውቁም የሚባል የሶላት ሱና ቢኖር እንደ ሱብሂ ሁለት ረካዎች እንደ ሱናዎቹ ማለት ነው የሚጠባበቁት አልነበራቸውም متفقون عليه البخاري ሙስሊም የዘገቡት حديث ነው ወሊ ሙስሊሚን ኢማሙ ሙስሊም በዘገቡት ዘገባ ረካዓታ አልፈጅሪ ረካዓተል ፈጅር ምንቀረው ስንቀራ ግን ረካዓታኒ ነበረ ኑኗ ለኢዷፋ ትወድቃለች ረካዓተል ፈጅሪ የፈጅር ሁለት ረካዓዎች ኸይሩን የተሻሉ ናቸው ወይም የተሻለች ነች ሚነ ዱንያ ከዱንያና ወማ ፊያ በውስጧ ካለው ጥቅም ሁሉ የበለጠች ናት የሱብሂ ሱና ላል ነገር እንዳትመስላችሁ ረካዓተ አልፈጅሪ የሱብሂ ሁለት ሱና ሁለት ረካዓ ሱናዎች ማለት خير من الدنيا وما فيها ዱንያ ማለት ከምስራቅ እስከ ምዕራብ ያለው አጠቃላይ ዱንያ ነው በሰማይና በምድር መካከል ያለው አጠቃላይ ዱንያ ነው በዚህ ውስጥ ከሚገኘው ንብረትም ሆነ ጥቅም ነገር በአጠቃላይ የበለጠ የሱብሂ ሱና ሶላት የሚያስገኘው ደረጃ ይበልጣል ማለታቸው ነው ስለዚህ ለዚህም ነው ዋናው ሚስጥሩ በሰፈርም እያሉ በአገር ቤትም እያሉ የሱብህን ሱና እና ውትርን ተተዋያውቁም ይባል ነብዩ አለይሂ ሰላቱ ወሰለም ያልተውበት ምክንያቱ ይሄ ነው ሰፈር ሲወጡ ፈርድ ሶላት ታጥሮላቸው አሳጥረው ሲሰግዱ ሱና የለም ነበረ ነገር ግን የሱብህ ሱናን ተተዋያውቁም እንደ ሱብህ ሱና በጣም በመጠብቀው የሚሰግዱት አልታየም እያለን ነው ተአሁደን ተአሁዳ ማለት አንድ ነገር ሁን ብሎ ጠብቆ መስገድ ማለት ነው በጣም ትኩረት ሰጥቶ የሚሰራ ኢባዳ ተአሃደሁ ከዛ ይባላል እና ተጠባብቆ ባለማሳለፍና ባለመተው የሰገዱት ነገር እንደሱ ቢሱና የለም በአገር ቤትም በሰፈር ምክንያቱም ረካዓተ ፈጅር ኸይሩ من الدنيا وما فيها ብለዋል አብዛይ ሰው ደግሞ ሱና ሶላት ላይ እንደቀላል ሲተው ይታያል የሱብሂ ሱና እንደዚህ በቀላል የምትተው አይደለችም ጥቅሟ በጣም ከባድ ነው ነው የሚለን ቀጥሉ وعن ام حبيبه ام المؤمنين رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول من صلى اثنتي عشرة ركعة في يوم وليلة بني له بهن بيت في الجنة رواه مسلم وفي رواية تطوعة وللترمذي نحوه وزاد أربعا قبل الظهر وركعتين بعدها وركعتين بعد المغرب وركعتين بعد العشاء وركعتين قبل صلاة الفجر وللخمسة عنها من حافظ على أربع قبل الظهر وأربع بعدها حرمه الله تعالى على النار طيب وعن أم حبيبة أم حبيبة تزقب أم حبيبة ما سمعناቸው ام المؤمنين يا مانيوچ الناس በመባል ከምትታወቀዋ ام حبيبه سمعني من ማን ነው رضي الله عنها سراوان الله سبحانه وتعالى يودد ይውደድላትና انها قالت ارسم عليك سمعت رسول الله صلى الله عليه وسلم يقول يا الله سبحانه وتعالى ملكتنيا ሲናገሩ ሰምቻለሁኝ من صلى የሰገደ ሰው اثنتي عشرة ركعة عشرة ሁለት ረካዓ የሰገደ ሰው في يوم وليلة በሌትና በቀን ማለት ነው መግሪብ ዒሻ ሌሊት ሰገደው ፈጅር ዙሁርና አሱር ቀን ይባላል በሌትና በቀን ማለት በ24 ሰዓት ውስጥ ማለት ነው የተፈለገው 12 ረካ የሰገደ ሰው ቡኒ ለሁ ቢሂነ በእነዚህ ሶላቶች ምክንያት ይገነባለታል የት አዲስ አበባ ነው ወይስ ዋሽንግተን ፊል ጀና ጀነት ቤት ይገነባለታል እነዚህ ሶላቶች በመስገዱ ምክንያት ጀነት ቤት ይገነባለታል እያሉ ነው አይደለም ጀነት እንደው ሐቂቃ ዱንያ ላይ ይገነባል ቢባል አንድ ትልቅ ከተማ ላይ ሁሉም ይራወጣል እንኳን ጀነት ማለት ነው رواه مسلم ይሄን ሐዲስ ኢማም ሙስሊም ዘግበውታል ወፊ ሪዋይን ተጠዋዓን በሌትና በቀን 12 ረካ የሰገደ ማለት ተጠዋዓን ትርፍ ሶላት የተፈለገው ማለት ነው ትርፍ ሶላት የሰገደ ማለት ነው ፈርዱማ እንግዲህ ስንት ረካ ነው ፈርዱ በ24 ሰዓት ምን ሰግደው ጨምራው ይቀንሳል 17 ረካ ነው ስለዚህ 12 የተፈለገው ሱና ነው ሱናዎች ደግሞ ማን ማን ናቸው ቅድም የዘረዘርናቸው ናቸው መርገም አያስፈልግም ወለትርሚዚ ነህሁ ኢማሙ ትርሚዚ ይሄን የመዘገባ ዘግበዋል አለና ወዛደ ጨምረዋል ምን የሚል 40 قبل الظهر وركعتين بعدها ظهر ላይ 6 ረካ እናገኘን ማለት ነው وركعتين بعد المغرب ከመግሪብ በኋላ ሁለት ረካ እንደምርበት 8 وركعتين بعد العشاء ከኢሻ በኋላ ሁለት ረካ 10 ሞላ ወረካዓተኒ ቀብለ ሶላት الفجر ከፈጅር ሶላት በፊት ሁለት ረካ በጠቅላላ እኩል ይሆናል 12 ረካ ማለት ነው ወሊል ኸምሰቲ አምስቱ የሐዲስ ባለሙያዎች ወይም ዘጋቢዎች ባስቀመጡት ደግሞ عنها كأم حبيبة رملان ስሟ من حافظ على 40 قبل الظهر ከዙህር ሶላት በፊት አራት ረካዓዎችን ጠብቆ የሰገደ ወ40 አሁንም አራትን ከዙህር በኋላ የሰገደ ሰው حرمه الله تعالى على النار አላህ ሰውየውን ከእሳት ይጠብቀዋል እሳትን አያስነካውም ብለው መናገራቸውን አምስቶች ዘግበዋል ነው ይሄ ደግሞ ጨመረልን ከዙር ከፈርዱ በፊት አራት ከፈርዱ በኋላ አራት ስምንት አደረገው ማለት ነው በዚህ ደግሞ ከቆጠር ወደ 14 ሊመጣ ነው አላየሃል በቋሚነት የሚሰገዱት 12 ናቸው ደግሞ ከዙር በፊት አራት እና ከዙር በኋላ አራት ታጎ የሰገደ ሰው ደግሞ የበለጠ ደረጃ ያገኛል ለማለት ነው እሺ ያው ሐዲሱ صحيح ነው تلك الرواتب التي كان صلى الله عليه وسلم واظب عليها ጠብቀው ይሰግዷቸው የነበሩ ሶላቶች ናቸው እነዚህ ሶላቶች የተዘረዘሩት ማለት ነው ከዚህ ውጭ አይሰገድም ማለት አይደለም በቀንም ቢሆን ከዚህ ውጭ ይሰገዳል ከዙር እስከ አሱር ባለው ወቅት ብዙ ሶላቶች መስገድ ይቻላል እንደገና ፀሐይ ከወጣችና ከፍ ካለ ሰዓት ይዞ መሃል ሰማይ እስከምትደርስ ድረስ መስገድ ሱና ይፈቀዳል ያው ዱሃ ምናምን ማለት ነው ነገር ግን እነዚህ ቋሚ ሆነው ከፈርዱ ሶላቶች ጋራ በፊትና በኋላ እየተሰገዱ የሚኖሩ የሚቀጥሉ ማለት ነው እና እነዚህ ሶላቶች እንደቀላል እንደናያቸው ፈርድ ብቻ ሰግሮ መውጣት ጥሩ አይደለም እነዚህንም ጠብቀን ልንሰግዳቸው ይገባል ከማ حافظوا عليها رسول الله صلى الله عليه እሳቸው ጠብቀው ይሰግዱ እንደነበረው እንደገና በእነዚህ ሶላቶች ምክንያት ደግሞ ጀነት ውስጥ ቤት እንደሚገነባ ተነግሯልና ጀነት የሚፈልግ ሰው ካለ ይስገዳቸው ነው ያልፈለገ እንግዲህ ያው ቀጥሉ وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم رحم الله امرا صلى اربعا قبل العصر رواه أحمد وأبو داود والترمذي وحسن وابن خزيمة وصححه طيب وعن ابن عمر كعبد الله بن عمر تزقوا رضي الله عنهما انه قال ارساچو قالوا مالت قال رسول الله صلى الله عليه وسلم يا الله فنيا بلوال رحم الله امرا ኢምራአን ማ ሰውየን ማለት ነው ለሴት ሲሆን ኢምራአት ነው የሚባለው ኢምራእ ካልን ግን ወንድም ሴት የሚያጠቃልላል رحم الله امرا سويا الله يزنلت ወይም አዘነለት ሶላ የሰገደን 40 አራት ረካዓ قبل العصر ከዓስር ከፈርዱ ሶላት በፊት የአራት ረካ የሰገደን ሰው አላህ አዘነለት ወይም ይዘንለት ብለው መናገራቸው ተዘግቧል ነው የሚለው رواه احمد وابو داوود والترمذي وحسنه ترمذي حارس ጥሩ ብለውታል ነው የሚለው وابن خزيمه ابن خزيمه ደግሞ ዘግበውታል وصححه ጥሩ ብለው ማስመረውበታል ነው የሚለው እንግዲህ ተውዲሁ الأحكام ያስኩ ኪታቤ ሐዲሱ ደረጃው ደካማ ነው ይላል ነገር ግን ትርሚዚ ሐሰን ብለውታል እብኑ ኹዘይማና እብኑ ሒባን ሷሂህ ብለውታል ኢብኑ ቀጧን ሐዲሱን አጣጥሎታል ነገር ግን ተደጋግፎ ሰነዶች በብዙ ስላሉት ተደጋግፎ ወደ ሐሰን ደረጃ ይዘልቃል የሚል ነው ሼኹል አልባንም እንደዚሁ ወደ ሐሰን አዝልቀውታል ነው የሚባለው አላየሃል ከአስር ሶላት በፊት መደበኛ ሳይለንም ነገር ግን አራት ረካ የሰገደ ሰው አላህ ይዘንለት የሚለው ያሁኑ ሐዲሳችን ሐዲሱ ደረጃውን ሐሰን ባደረሱት ዑለማዎች ሊሰገድ ይገባዋል ነው የሚሉት ضعيف ያደረጉት ሰዎች ያው በእነ ኩሊ አዛኒኒ ሶላቱን በአዛንና በኢቃማ መካከል ሁሉ ሶላት አለ የሚል ሞሌላ ሐዲስ አለ ከዛው ሲጠቃልላልና ቢሰግድ ይቻላል ከኢሻ በፊት ለምሳሌ መደበኛ የለም ነገር ግን በእነ ኩሊ አዛኒኒ ሶላቱን በሚለው ሐዲስ ደም ቢሰገድ ይቻላል ክልክል ሰዓትም አይደለም ከአሱር በፊትም መስገዱ ክልክል አይደለም ከአሱር በኋላ እንጂ የሚከለከለው ስለዚህ ዞሮ ዞሮ ተርጊብ ነው የሐዲሱ ሐዲስ ተርጊብ ነው እንደገና ሱና የሱና ጉዳይ ስለሆነ ቢሰገድ ጥሩ እንጂ ሌላ የለውም hatta ሐዲስ ضعيف ቢሆን ቢሰገድ የሚከለክለው ነገር የለም ሌላ በዑሙም ይገባልና ማለት ነው የሚቃረነው ነገር ስለሌለ ከቶ የሚደግፈው እንጂ ማለት ነው ግን መደበኛ አይደለም ከአስር በፊት የሚሰግደው መደበኛ አይደለም ቀጥሉ وعن عبد الله بن م... وعن عبد الله بن مغفل رض... وعن عبد الله بن مغفل المزني رضي الله عنه قال قال رسول الله صلى الله عليه وسلم صلوا قبل المغرب صلوا قبل المغرب ثم قال في ثالث في ثالث في الثالثة لمن لمن لمن شاء كاره أن أن يتخذ الناس سنة رواه البخاري وفي رواية لابن حبان أن النبي صلى الله عليه وسلم صلى قبل المغرب ركعتين ولمسلم أن أنس رضي الله عنه قال كنا نصلي ركعتين بعد بعد غروب الشمس وكان النبي صلى الله عليه وسلم يرانا فلم يأمرنا ولم ينهنا طيب ያሁኑ ደግሞ ከመግሪብ ሶላት በፊት ፀሐይ ገብቶ አዛን ከተባለ በኋላ ከፈርዱ ከሶላተ መግሪብ በፊት ሁለት ረካዓዎችን መስገድ ሱናና ተወዳጅ እንደሆነ ነው ይችም ቋሚ አይደለችም ግን መስገዱ ተወዳጅ ነው ነው وعن عبد الله ابن مغفل المزني رضي الله عنه عبد الله بن مغفل ከሚባለው ሱሐቢ ስራውን አላህ Subhanahu Wa Ta'ala ይወደድለትና عن النبي صلى الله عليه وسلم ከነብያችን በመያዝ انه قال እርሳቸው አሉ ይለናል ሶሉ ስገዱ قبل المغرب ከመግሪብ ሶላት በፊት بعد غروب الشمس ማለት ነው ፀሐይ ከገባ በኋላ ከመግሪብ ከፈርዱ ሶላት በፊት ስገዱ ሶሉ قبل المغرب ሶሉ قبل المغرب አሉና ሶስተኛው ላይ ثم قال في الثالثه ሶስተኛው ላይ لمن شاء ለፈለገ ሰው አሉ ስገዱ ስገዱ ስገዱ የሚለው ሶስት ጊዜ ሲናገሩት በጣም ዋጅብ አስመስለውት ነበር አይ ሱና ነው እንደ ዋጅብ እንዳትወስዱብኝ ለማለት لمن شاء አሉ ለፈለገ ነው ያልፈለገ አለመስገድ ይችላል አሉ ይሄን ያሉበት ደግሞ ሲተነትኑት ከራህየተ يتخذها الناس ሱነተን ሰዎች ሱና አድርገው እንዳይዙት ነው ይላል ሱናማ ሱና ነው አሁንም ከራህየተ يتخذها الناس ሱነተን ማለት ሱነተ ሙአከደተን ማለት በጣም የተጠና ሱና አድርገው እንደ ፈጅር ረካዓተ ፈጅር እንዳይዟት ሊመን ሻአሉ አልፎ አልፎ ነው የሚሰገደው ሲፈለግ ነው የሚሰገደው ማለት እንጂ በቋሚነት የማይሰገድ መሆን ለመግለጽ ነው ማለት ነው እንጂ አለዛ እሳቸውም ሰዋታል ስገዱም ብለዋል ተሰግዱ አይተው አጽድቀውታል ሱናነቱ ምንጊዜም አይቀርም ሱና ነው ነገር ግን ከራህተ አይተخذها الناس سنه مؤكده ማለት በጣም የተጠና ሱና አድርገው እንዳይዙባቸው ሊመንሻ የሚለውን ቃል ተጠቀሙ رواه البخاري بخاري ዘግቦታል وفي روايه لابن حبان ابن حبان በዘገቡት ዘገባ ደግሞ ان النبي صلى الله عليه وسلم صلى قبل المغرب ركعتين ከመግሪብ ከፈርዱ ሶላት በፊት ሁለት ረካዓዎችን ሰግደዋል የሚል ዘግቧል ابن حبان ነው ይሄ ተግባራቸው ነው የቅድሙ ንግግራቸው ነው ወሊ ሙስሊሚን ሙስሊም በዘገቡት ዘገባ ደግሞ عن انس رضي الله عنه ከአነስ ኢብኑ ማሊክ ማለት ነው انه قال እርሱ አለ ኩና ንሰሊ ረካዓተይን ሁለት ረካዓዎችን እንሰግድ ነበርኛ ሱሐቦች አለ بعد غروب الشمس ፀሐይ ከገባ በኋላ ፀሐይ ከገባ በኋላ ከፈርዱ ከመግሪብ በፊት እንሰግድ ነበር ስንት ሁለት ረካ وكان النبي صلى الله عليه وسلم يرانا ነብያችን ስንሰግድ ያውን ነበረ فلم يأمرنا አላዘዙንም አለ ወለም የንሃና አልከለከሉንም ስገዱም አላሉንም ለምን ሰግዳላችሁ አሉንም አይተው ዝም ያሉን አለ ቅድም ሷሉ ቀበ መግሪብ ብሎ የለ ስገዱ ብለው አዘዋል እሱ አልሰማም ማለት ነው እሱ ስላልሰማ አላዘዙም ብሎ ቢናገር አንድ ሰው ችግር የለውም ያልሰማ ሰው መታዘዙን አላዘዙንም ቢል ችግር የለው ነገር ግን የቅድሙን ሐዲስ አያፈርሰውም እሱም ያወቀውን ተናገረ ያኛውም ያየውና የሰማውን ተናገረ ዙሮ ዙሮ ለኛ ከመግሪብ በፊት ያሉ ሁለት ረካ ሶላቶች በእንግራቸው ሶሉ ሶሉ በሚለው ጠርቆልናል በመስገዳቸው ሶላቀ በመግሪብ ረካተን በሚለው በእብኑ ሒባን ዘገባ በሙስሊም ዘገባ ደግሞ ሷዎች ሲሰግዱ አይተው አልከለከሏቸውም የሚለው ቀራር ይባላል ይሄ ማለት ይቅራር አጸደቁላቸው ማለት ነው በሶስቱም የሱና ጉዳይ የጸደቀ ቢኖር እቺ ሶላት ነች ተባ በተግባራቸውም በንግግራቸውም አይተው በማጽደቅም ማለት ነው ሶስቱም የነብያችን ስራ ሱና ይባላል የሰገሩት የሰሩትም የተናገሩትም እየተሰራይተው አይተው ያሳለፉትም ሱና ይባላል ማለት ነው ሶሉ ቀበ መግሪብ ሶሉ ቀበ መግሪብ ሲገዱ ሲገዱ እያሉ ማለት ነው ماشي وعن عائشة رضي الله تعالى عنها قالت النبي صلى الله عليه وسلم يخفف الركعتين اللتين قبل صلاة الصبح حتى إني أقول حتى إني أقول أقرأ ب آه، أقرأ بأم الكتاب متفق عليه أنا من رب عن عائشة رضي الله عنها عائشة سروان الله ولله أنها قالت على كان النبي صلى الله عليه وسلم يا الله ملكتني نبروا يخفف የሚያቀሉ አረካዓተይኒ ሁለት ረካዓዎችን አለተይኒ እነዛ ሁለት ረካዓዎች قبل صلاه الصبح ከፈርዱ የሱብሂ ሶላት በፊት የሚሰገዱ የሆኑትን በጣም ቀለል አድርገው አሳጥረው ይሰግዱ ነበረ hatta inni aqulu እስከምል ድረስ አንዳንድ ጊዜ ከማጠሩ የተነሳ ለመናገር እስከሚያስችለኝ ድረስ አቀራ አቢ ኡም الكتاب ፋቲሃ ማለት ነው መክተማ ፋቲሃ ነች ፋቲሃን ቀርተው ይሆን እንኳን ሱራ ሊጨምሩ ማለት ነው እንደ ፋቲሃውን ጨርሰው ቀርተዋት ይሆን በየ እስከም ገምትና ለመናገር እስከምችልበት ድረስ ያሳጥሯት ነበረ متفقون عليه البخاري ومسلم ام الكتاب يقران مجئنات ማለት ነው ፋቲሃቱ ኪታብም ትባላለች የቁርአኑ መጀመሪያ ወይም መክፈቻ ማለት ነው لان ام شيء اصله ام ማለት እናት ነው እናት ማለት ደግሞ የልጅ መገኛ መሰረት ነች አሁንም የቁርአኑ ዋናው ፍሬ ሐሳብ ፋቲሃ ውስጥ ተካቷል ይባላል ስለተካተተ ኡመል ቁርአን ወይም ኡመል ኪታብ ተባለች ማን ፋቲሃ ليس هذا شك من عائشه አይሻውን ተጠራጥራ እንዳይመስላችሁ ይላሉ ኢማሙ ቁርጡቢ ተጠራጥራ አይደለም ፋቲሃን ጨርሰውን አልጨረሰውን ይሄ ሰውዬ እንዴት ነው ብላ ተጠራጥራ አይደለም እንደው የማጠሩ ግምቴ እስከዚያ ድረስ ነው ለማለት ነው وانما كانت عادته صلى الله عليه وسلم يطالة النوافل ሱና ሲሰግዱ እንደሚታወቀው ነብያችን ማስረዘም ነበር ነገር ግን የፈጅርን ሱና ሲያሳጥሯት كانه لم يقرا بالنسبه الى غيرها من الصلوات ከሌሎቹ ሶላታቸው ጋር አንጻራ ሲታይ በጣም ፋቲሃ እንኳን ያልቀሩበት የሚያስመስል ያክል ይቀንሷትና ያቀሏት ያሳጥሯት ነበር ለማለት እንጂ ያለ ፋቲሃ ሶላት እንደማይበቃ አሳችም ተናግረዋል አይሻም ጠንቅቃ ያውቃሉ ማለት ነው አይደለም ከፋቲሃ ሌላ ሱራ መጨመር እንዳለበት ያቃሉ ያምናሉ አይሻም እና የጥርጣሬ ሳይሆን ከሌላው ሶላታቸው አንፃር በጣም አሳጥረው ሳያቸው ፋቲሃ ጨረሱ ይሁን እስከምል ድረስ ነበረ ለማለት ነው ነው አቀራ ቢኡም الكتاب የኔም ኪታብ አቅራቡን ሸከለው ግን አቅራ ነው ቀጥሉ وعن ابي هريره رضي الله عنه عنهم ان النبي صلى الله عليه وسلم قرأ في ركعتين الفجر قل يا ايها الكافرون وقل هو الله أحد رواه مسلم وعن أبي هريرة رضي الله تعالى عنه أبو هريرة سراچون الله لله شونا أن النبي صلى الله عليه وسلم يا الله ملكتنيا قرأ قرتوال ببوال في ركعتي الفجر فجر خلت ረከሽ ሱናዎቹ ማለት ነው ፈርዱን ያመሳችሁ ቁል ያ አዩሃል ካፊሩን የሚለው መጀመሪያው ረካ ላይ ወቁል ሁወላሁ አሐድ የሚለውን ደግሞ ፍረካት ሳኒያ ማለት ነው ሁለተኛው ረካ ላይ እኒህም በመቅራት ሰግደዋል አለ ቅድም አሁን አይሻ ምንድን ነበር ያሉት ፋቲሃን ጨርሰው ቀርተውት ይሆን ነበር ያሉት አዎ ከፋቲሃ ማርፎ ይሄንን ሲቀሩ አይቻለሁ ሰምቻለሁ ያው ነው አቡ ሁረይራ ስለዚህ የሸካ አይደለም እንደው አሳጥረው አለ ማለት እንግዲህ ፋቲሃን ቀርተው ቁራያ ካፈሩ ብዙ ሰዓት የሚይዝ አይደለም ቁል ሁላህ አድን ብዙ ሰዓት የሚይዝ አይደለም ሌሎች ሶላታቸው ሲታይ ግን ረጃጅም ሶላዎች ስለሚቀሩ በጣም ያረዝሙ ነበር ማለት ነው እዚህ ጋር ግን ያሳጥረው ነው ሙስሊም የዘገቡት ሶሂህ ሐዲስ ነው ማለት ነው እነዚህን ቁርአኖች መቅራት ሱብስና ላይ እንዲሁም ጧፍ አደገን ስንጨርስ ረካቴ ጧፍን ስንሰግድ እኒህን ሱራዎች መቅራቱ ሱና ነው ነው ايوه وعن عائشة رضي الله عنها قالت كان النبي صلى الله عليه وسلم إذا صلى ركعتي الفجر اضطجع على شقه الأيمن رواه البخاري وعن عائشة رضي الله عنها أنها قالت عائشة ألو كان النبي صلى الله عليه وسلم የአላህ መልእክተኛ ነበሩ በአብዛኛው ጊዜ اذا صلى ركعتين الفجر የፈጅርን ሁለት ሱናዎች ሁለት ረካዎች ማለት ነው ከሰገዱ በኋላ እጥጠጃ ጋደም ይሉ ነበረ አላ ሽቅህ الأيمن በቀኝ ጎናቸው ቁመው ያደሩ ሰው ናቸው ሱቢን ሱና ሰግደው በቀኛቸው ደገፍ ብለው ትንሽ ተወሰነ ያው እንቅልፍ የሌላት ጋደም ጋደምታ ወይም ደግሞ እረፍት ማለት ነው ያደርጉ ነበረ ቡኻሪ ዘግቦታል ስለዚህ ይቺ ነገር ሱና ናት ብለው ሱና ከሰገዱ በኋላ ሱቤ ላይ ጋደም ይላሉ አንዳንድ ሰዎች ምናገር ማለት ነው እንዳትሏቸው ሱናውን ለመጠበቅ እያሉ የሚያደርጉ ሰዎች አሉ መስጊድ ማለት ነው የዱጣጃ እጥጃ እጥጃ ሁሉም አለ አላሽቂህ አይመን ነው በቀኝ ጎናችን ተኝቶ የነበረው ማ ታህተ ኢብቲሂ ኢላ ከሽሂ ያው ሽቅ ይባላል ነው የሚለው በቀኛቸው የተኙበት ለምንድን ነው የሚለውን አንዳንዶች የሚያነሱ ነገር አለ በግራ ጎናችን ከመተኛትና በቀኛችን ከመተኛት የምታገኙት ለውጥ አለ የለምስ ቀልባችን በየት በኩል ነው ያለው ነው በቀኛችን በነገራችን ላይ የሚነግረኝ ካለስ የተራ ቀልባችን ነው ያለው እርግጠኛ ነህ ዑለማዎች ምንም ነግራቸዋል ያው በኪታብ ማለት ነው በቀኛቸው ሲተኙ እንቅልፍ አይበዛም ሲግራቅ አያደርግም ይላል በግራ ከተኛ ሰውየው እንቅልፍ በጣም ይበዛል ቀልቡ ላይ ተኛበት ማለት ነው በቀኙ ከሆነ ግን ብዙ እስቲግራቅ ነው አያመጣም لان القلب من جهه اليسار ቀልብ የምትገኘው ያው ደረታች ላይ ብትሆንም ወደ ግራ በኩላችን ነው ይላል እና በቀኙ በምንተኛበት ሰዓት ሙተዓልቅ ይሆናል ቀልባችን ጠለጠላል غير مستقر ይሆናል واذا نام على اليسار በግራ ጎኑ ከተኙ ግን ካነ ፊዳአት ወሲራሃት فيستغرق ያው ቀልቡ ይረጋጋና በጣም እንቅልፍ ያበዛል ነው የሚለው ስለዚህ በቀኛቸው የተኙ የነበረው እንቅልፍ እንዳይበዛ ነው ማለት ነው ሙስሊም እንቅልፍ አያበዛም በነገራችን ላይ የሚተኛውን በቀኝ ጎን ነው አታስንተኛ እንኳን ማለት ነው አላያል በቀኝ ጎናቸው ያው እንቅልፍም እንዳይወስዳቸው የተወሰነ ረፍት ለመውሰድ እንጂ ለእንቅልፍ አይደለም ለማለት ነው አንድ ሐዲስ ቅሩና እናቆማለን ኢንሻአላህ وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا صلى أحدكم الركعتين قبل صلاة الصبح فليض فليضطجع على جنبه الأيمن أيمن رواه أح أحمد وأبو داود والترمذي والترمذي وصححه ከአቡ ሁረይራ ተዘግቧል አቡ ሁረይራ ምናሉ ቃል ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ اذا صلى احدكم አንዳችሁ በሚሰግድ ሰዓት الركعتين ሁለት ረካዓዎችን قبل صلاه الصبح ከሱብሂ ሶላት በፊት ሁለት ሱናዎችን በሚሰግድበት ሰዓት ፈሊضج በሰገደ ሰዓት ፈሊضج ጋደም ይበል አላ ጀንቢህ ላይመን በቀኝ ጎኑ ጋደም ይበል ብለው ተናግረዋል ይሄ ትእዛዝ ነው የቅድሙ ራሳቸው ያደርጉ ነበር ነው ጋደም ይሉ ነበር ነው አሁን ደግሞ ጋደም በሉ ብለውም ትእዛዝ ሰጥተዋል ትእዛዙ ግን ግዳጅ አይደለም ይወደዳል ማለት ነው አንዳንድ ጊዜ ለትእዛዝ በትእዛዝ መልኩ ሲነገር ዋጅብ ይመስላል ግን መጋደም ትችላላችሁ الحديث صحيح وسنده جيد ሰነዱም ጥሩ ነው ኢማሙ አህመድ አቡ ዳውድ ተርሚዚ ዘግበውታል ተርሚዚ እንደውም ሰሂህ ብለውታል ሸውካንም ሪጃሉ ሪጃሉ ሰሂህ ነው ብለውታል ሼኹል እስላም ግን فلم يصحح الامر وانكره ታኙ ብለው ተናግረዋል የሚለውን ነገር እንኳን ሰሂህ ሊያደርጉት ሊሆን የማይችል ነገር ብሏል በትእዛዝ መልኩ የለም ማታቸው ነው ሼኹል እስላም ተሚያ صحيح የመጣው ትክክለኛው ዘገባ ان هذا ثابت من فعله صلى الله عليه وسلم لا من قوله በተግባር አሳይተዋል ነው እንጂ ተኙ ብለው አዘዋል የሚለው ነገር አልተቀበልኩም ሸኹል ሰምተሚያ ይላል ያው እንግዲህ ሰነዱን እሳቸው አይተው በመጣላቸው ሊሆን ይችላል እኛ ጋር ግን ሰው ነው ያው እየነገሩን ነው እንግዲህ አላየሐል በተግባርም ካስገኙት ያው ረፍማት ይቻላል ነው ይሄን ቢሆን ተዛዙ በዋጅብ አንወስደውም ይወደዳል ብለን ነው የምንወስደው እንጂ ማለት ነው በተከሉ የሱቢ ሱና በጣም አትረዘምም ይሄ አንድ አንድ ሱና ወሰዱልኝ ሁለተኛ አትተው ምንጊዜ መሰገድ ያለባት በሰፈርም ባገር ቤትም ሶስተኛ መጀመሪያው ረካ ላይ ቆያዩ ካፊሩን ሁለተኛው ረካ ላይ ቁል ሁላህ አድ መቅራቱ ተወዳጅ ሱና ነው ሌላው ደግሞ ያው እሷን ከሰገዱ በኋላ በቀይ ጎን ጋደም ማለቱም አሁንም ሱና ነው የሚለውን እንወስዳለን ሱቢ ሱና ላይ እነዚህ ሁለት ሱራዎች ይቀራሉ ስንል ሌላ አይቀራም ማለት አይደለም ፋልፎ ደግሞ ሌላ ጊዜ ደግሞ ሌላ መቅራትም ይወደዳል እንደውም በሌላ ዘገባ ቁሉ አመና ቢላሂ ወማ ኡንዚለ ኢለና የሚለውም ቀርተዋል የሚል ነገር አለ ስለዚህ ሌላም ሱራ ይቀራል ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين दार उधर साची मस्जिद का आगे गाजी इंशाल्लाह